ባቡ አልወሳያ ስለ ኑዛዜ ኑዛዜ هدية والوصية في الشرع عهد خاص مضاف إلى ما بعد الموت ወሳያ ማለት ኑዛዜ ማለት ነው። የምክር ወሳያ ጀምዑ ወስየትን ወሳያ ኑዛዜዎች ማለት ነው። ስለ ኑዛዜዎች እናነባለን፣ እናያለን፣ እንመለከታለን። ጀምዑ ወስየትን ጀምዑ ሀዲየትን ሀዳያ እንደሚሆነው ሁሉ ጀምዑ ወስየትን ወጣያ ይሆናል። ወፊ ሸርዕ ካየ ነው ካየ ነው ዑህድን ኻስ ልዩ የሆነ ቃል ኪዳን ነው። ሙዳፍ ኢላ ማ መውት ከሞት በኋላ ላለው ከሱ ጋር የተያያዘ የሆነ ወስያ ይባላል። ወስያ عن ابن عمر رضي الله تعالى عنهما أن رسول الله صلى الله عليه وسلم قال نبي عليه والسلام እንዲህ ብለዋል ما حق امرئ مسلم ما حق امرئ مسلم ለአንድ ሙስሊም ሰው አይገባው ለሁ ሸይእ የሆነ ነገር እያለ ዩሪዱ ያሰበው ነገር እያለ አዩስ የፊህ ወስያ ኑዛዜውን ሊናገር የፈለገው ነገር እያለ አይገባውም። ምን ማድረግ አይገባውም? ይሄ ነው ኸበሩ። የቢቱ ለይለተይን ሁለት ሌሊት ሊያድር አይገባውም። ኢላ ወወስየቱ ያች ኑዛዜው ብትሆን እንጂ መክቱበተን ዐንደህ እሱ ዘንድ የተጻፈች ብትሆን እንጂ የተጻፈች ብትሆን እንጂ ما حق امرئ مسلم አንድ ሙስሊም ሰው አይገባው ما negative له شيء የሆነ ነገር እያለበት يريد ያሰበው ነገር أن يوصي فيه ወሲያ ለመናገር ያሰበው ነገር እያለ የቤቱ ለይለተን ሁለት ሌሊቶችን ማደር የለበትም። አሁኑን ይጻፍ ማለት ነው። ኢላ ወወሲየቱ ወሲያው ብትሆን እንጂ መክቱበተን ዐንደ እሱ ዘንድ ተጻፈች ብትሆን እንጂ ይላሉ ነብዩ عليه الصلاة والسلام መጻፍ አለበት። ይሄ ዋጅቡም እንደ ዋጅብ ነው፣ ሱናውም እንደ ሱና ነው ማለት ነው። ምክር እሰጣለሁ፣ የሆነ ነገር አድርጋለሁ እያለ ከሆነ እያለ ከሆነ የተለያዩ እንትኖች ስጦታዎች ለሰው የሚሰጠው ስጦታ ያ ከሆነ የሰው ዕዳ ካለበት ወይም ደግሞ የሚከፍለው የሰው እንትን ካለበት የሰው ንብረት ካለበት ምን ማድረግ አለበት? ወስያው መናዘዙ ዋጅብ ነው። አሁን ጽፎ መቀመጥ ዕዳ ካለብን አሁን ነው ዕዳዎችን መጣ እናደርጋለን ግን እ ሱናውም ሱና ነው፣ ዋጅቡም ዋጅብ ነው። የሰውዳ መክፈል ዋጅብ ነው አይደል? አካራት እኮ ከሰውየው ስንበደረውና ስንቀበል እንኳን ሰው ማያውቅብን እኮ አለ። ነው ብንሞት ራሱ ሰውየው አፉ ተካላለ አደጋ ነው። ይሄ ነገር አለ። አንድ ሰው የምናዘዘውን ነገር እያለበት ሁለት ሌሊቶችን ማደር የለበትም ማለት ዋጅቡም ዋጅብ ነው፣ ሱናውም ሱና ነው። ሱና ነው የምንለው ትርፍ ገንዘብ ስጦታ ምናምን ምናምን ነገር ከሆነ ይሄ ወስያ መናገር ሱና ነው። ቢጽፈው ማሻአላ ጥሩ ነው፣ ይበረታታል። ዋጅብ ነገር ካለበት የሰው ዕዳ መሰል ነገር ግን መጻፍ አለበት። ይሄ ዋጅብ ነው። ኪታበቱ የዲ ተባተና ያሁሉ አንቺ አዲሱ ሙተፈቃ ላይ ነው ኢንሻአላህ ካሁን በኋላ አላህ ያጠንክረን እ ማለት የሰው ልጅ እኮ ዋስትና የለውም ዋስትና የለውም በጣም ብዙ ረጅም ርቀት ነው የምናስበው የሰው ልጅ ሌሎች ሲሞቱ ሞት የተፈጠረው ለጎረቤት ብቻ ይመስለናል እኮ አንዳንድ ጊዜ ወይ ለሽማግሌዎች ወይ ለበሽተኞች ብቻ የተፈጠረ ነው ይመስለናል እንደዛ ነው ይመስለናል አልመውት ቀሪብ ሚን ሽራኪ ናዕሊና ከጫማ ማሰሪያ የቀረበ ነው ተአቅረቡ ኢለይና ምን ወላሂ በጣም ቅርብ ነው። በትንታ ይሞታል የሰው ልጅ። ብዙ ፕላን አለን ወደፊት የተሰጥቶ ኑሮ ተይዞ ምን ተደርጎ አድጎ ሰደቃ ተሰጥቶ መድረሳ ተሰጥቶ በጣም ብዙ ነገር አለ። ولكن الله اعلم كم نفس ነተፈረጅ አው ላነተፈረጅ እንመረቅ አንመረቅ አላሁ አለም። እያንዳንዷ ቅጽበት ሞት ፊት ለፊታችን አለ። በቀን አምስት ጊዜ ሰላም ይለዋል እየተባለ በጣም ቅርብ ነው። እጅግ በጣም ለዚህ ነው በጣም እና አብዱላህ ብን ዑመር ራሱ ከዛም በኋላ አብደላ ብን ዑመር አይተኛም ነበር ይባላል። የሆነ ሳለችበት ቶሎ ትቶ ነው የሚተኛው። ምክንያቱም በዛው በእንቅልፍ ሊቀር ይችላል፣ አይታወቅም። እዛ ምድር ሊሞት ይችላል። አላህ ከሸውኩ ቢንዲ ይገላል። وعن سعد بن ابي وقاص رضي الله تعالى عنه قال قلت يا رسول الله يا الله መላእክተኛ ሆይ አልኳቸው። ይሄ በሐጀተል ወዳዕ ጊዜ ነው። በዘጠነኛው ዓመት ሐጀተል ወዳዕ ጊዜ ነብዩ አለይሂ ሰላቱ ወሰላም ጋር መካ ሂዶ ሳለ ሳዕድ ብን አቢ ወቃስ ድንገት ታመመ። ያ ረሱላህ አላቸው እኔ ሰው ሁሉ ሐጅ መጥቶ አበዜ መጥቼ ነበር። ይሄው እኔ በጣም ታመምኩኝ፣ ምን ይሻለኛል አለ እና በቃ ሊሞት መሰለው ሊሞት መሰለውና እና ምን አላቸው? ቁልቱ ያ ረሱላህ አልኳቸው አሉ። ሊያዩኝ እንደመጡ ነብዩ አለይሂ ሰላቱ ወሰላም ያ ረሱላህ አነ ዙማል እንደምታውቁት እኔ ባለ ንብረት ነኝ። አነ ዙማል እኔ ባለ ንብረት ነኝ። ወላ የሪሱኒ የሚወርሰኝ የለም። ኢለብነቱሊ አንድ ሴት ልጅ ብቻ ናት ያለችኝ። ዋሂዳ አንድ ሴት ልጅ ብቻ ናት ያለችኝ። ይህን ሁሉ ንብረት ደግሞ ለአንድ ሴት ልጅ ትቼው ከመሄድ አፈተፈድ አፈፈደቁ ቢሱሉተይ ማሊ በገንዘቤ ሁለት ሶስተኛ ሰደቃ ልስጥ አላቸው። ወቅፍ ማለት ነው። የገንዘቤን ሁለት ሶስተኛ አንድ ሶስተኛ ይበቃታል። አንድ ሴት ልጅ ናት የምትወርሰች። አፋአተ ሰደቁ ሰደቃ ልስጥን ቢሱሉሰይ ማሪ በንብረት የሁለት ሶስተኛ ልስጥን አላቸው። ባለላ አአ አትስጣሉ። ቁልቱ ቀጠልኩና እንዲህ አልኳቸው። ቁልቱ አልኳቸው አፈአተሰደቁ ቢሸጥሪ እሺ ግማሹን ልስጥ አላቸው። ከሁለት ሶስተኛ ሱሉሰይ ነው ሱሉሰይ ነው ሁለት ሶስተኛ ነው ብዙ ነው። እሺ ግማሹ ግማሽ በግማሽ ልስጥ ግማሹን ልስጥ አትውሰድ አለላ አሁንም አይቻልም ተዋል ቁልቱ አፈአተሰደቆ ቢሱሉሲ እሺ አንድ ሶስተኛውን የንብረቴን ሰደቃ ልስጥ አልኳቸው። ቃለ አሱሉሱ የክፊከ ሱሉሱ አዎ አንድ ሶስተኛ ይበቃል። ወሱሉሱ ከሲር እሱም ሲበዛ አው ከቢር ወይ እሱም ሲተልቅ አሉ ነብዩ አለይሂ ሰላቱ ወሰለም። ሸከራው አው ከቢር የሚላል ፈሱሉሱ ራሱ አንድ ሶስተኛ ከሲሩን እሱም ሲበዛ ኑዛዜ የሚናዘዝ ሰው ለቤተሰቦቹ ትቶ ቢሄድ ነው more አውለው ምን ከሚያደርግልህ ለሶደቃ ብሎ ብዙውን ንብረት ከሚሰጥ ይልቅ እንደዛ አንድ ሶስተኛ ራሱ ሲበዛ ነው። እንደው ብናደግ አላህ ፈቅዶልናል መናዘዝ የሆነ ከንብረት ላይ የተወሰነ አንድ ስድስተኛ ምን አንድ ስምንተኛ አንድ ሰባተኛ አንድ ስምንተኛ መስጠት ይቻላል። ችግር የለም። ወቅያ ወቅፍ አድርጎ ለቁርአን ለመስጊድ ለምናምን እንደዛ አድርጎ መሄድ ጥሩ ነው። ولكن ንብረቱን አንድ ሶስተኛ ድረስ መምጣት አንድ አራተኛ መስጠት ራሱ ብዙ ነው። አንድ አምስተኛ ከሰጠና አንድ አራተኛ ከሰጠ የቱ ነው ለቤተሰቡ ሞሪያ ያሰበው? ባለ አንድ አምስተኛ አስቦላቸዋል ማለት ነው። እንደዛ ነው ቀለል ማድረግ ነው። ወስያውን ወደ ውጭ የሚወጣውን ቀለል ማለት ወስሉ ተካሽ አንድ ሶስተኛ ራሱ ሲበዛ ነው አሉት። إنك አንተ እኮ አሉት። ምክንያቱም reason ኡን ነገሩ። إنك አንተ እኮ አንተ ዘረ ወረተከ ዋሪሶችህን ከምትተዋች መተውህ አንተ ዘረ አንተ ዳአ አንተ ትሩከ መተው ወረተተከ ወረተተከ ዋሪሶችህን መተው አግኒያ ሀብታም አድርገህ መተው ኸይሩን የተሻለ ነው። ምን አንተ ዘረውም ከምትተዋቸው አለተን ጅሆች የተከፈፉን እናሰ እጃቸውን ለሰው እንዲዘረጉ አድርገህ መተው ከምትተው ይልቅ ሀብታም አድርገህ መተው ይሻላል። ወደ ውጭ ገንዘብህን ከምታወጣው ይልቅ የተወሰነ ያክል ሰጥተህ አነስተኛ አናሳ ገንዘብ ሌላውን ለወራሾች ብትተው ነው የሚሻለው አሉት ነብዩ አለይሂ ሰላቱ ወሰለም። እሱም አንድ ሶስተኛው ሲበዛ كثير إنك አንተ أن تذر ورثتك ዋሪሶችን መተው የሚገርም ነገር እዚህ ላይ የተናገሩት ነገር አለ። መልእክት ስንት ነው ወራሾች? እሱ ወራሳ ማለት እኮ የ وارث plural ነው አይደል? ግን ስንት ወራሽ ነበር ያለው እ ሳዕድ ብን አቢ ወቃስ ስንት አንቺ አንድ ሴት ልጅ ናት አይደል لعله ከዚህ ላይ የሆነ መልእክት አለ ወራሾችን ሲሉት አሃ እኖርና ብዙ ልጆች ልወልድ እችላለሁ ወራሾች ሊበዙልኝ ይችላሉ የሚል መልእክት ነበረበት ይላሉ አንዳንድ ሰዎች ያው ለማንኛውም ግን ኋላ ላይ እሱ ስድስት ልጅና አንድ ሴት ልጅ አምስት ወንድ ልጅና አንድ ሴት ልጅ ስትሆን የሞተው ኖሮ በጣም ብዙ ኖሮ ከዛም በኋላ ከነብዩ በኋላ በነ ዑመር ዘመን እንትናን ኢራቅን የከፈተው የቃዲስያን ጦርነት የመራው እሱ ነው። ሰዕድ ብን አቢ ወቃስ ነበር። ሁሉ እድሜ ያላሰጡት ማለት ነው። የቃዲስያን ዘመቻ ሲመራ የነበረው እሱ ነው፣ ሰዕድ ብን አቢ ወቃስ እና አንተ ዘረ ወረሰተከ ዋሪሶችህን መተው አግኒአ ሀብታሞች አድርገህ መተው ኸይሩን የተሻለ ነው። ምን አንተ ዘረውም ከምትተዋቸው አያለተን ድሆች የተከፈፉነ እጃቸውን ከፍ ማለት መዳፍ ነው አይደል? ተከፈፈ ዘርብ ደግሞ ከፈ ማለት መዳፉን ዘረጋ ማለት የተከፈፉነ መዳፋቸውን የሚዘረጉ አድርገህ እና አናስ ወደ ሰዎች ከምትተዋቸው ሀብታም አድርገህ መተው ነው የሚሻለው አሉ ነብዩ አለይሂ ሰላቱ ወሰላም። ሐዲሱ ሙተፈቅ አለይህ ነው። እና ነብዩ አለይሂ ሰላቱ ወሰላም <clears throat> ሐዲሱ ይቀጥላል። ሐዲሱ ረጅም ሐዲስ ነው። ሐዲሱ ሙተፈቅ አለይህ ወአን አይሸተ ረዲየላሁ ተዓላ አን አነ ረጁለን ለወራሾች በምሰጠው ሶደቃ አገኛለሁ እንደ ሶደቃ ይሆንልኛል እንደ ብሎ ስላቸው ሐታ ማ ተጃአለው ፊ ምራአቲ በሚስት ላይ እንኳን የምታስቀምጠው ቢሆን አጅር አለ ብለው ነብዩ አለይሂ ሰላቱ ወሰለም የነገሩት እዚሁ ሐዲስ ላይ የተያዘ ነው። ሐዲሱ ሙተፈቅ አለይህ ወአን አይሸተ ረዲየላሁ ተዓላ አነ ረጁለን አንድ ሰው አተ ነብዩ ሰለላሁ ዐለይሂ ወሰለም ፈቃል ነብዩ ጋር መጣና እንዲህ አላቸው፣ ያ ረሱላህ የአላህ መላእክተኛ ሆይ አላቸው፣ እነ ኡሚ እናቴ ኡፍቱቲለት ምን ያለ እ ኡፍቱሊተት እነ ኡሚ እናቴ ኡፍቱሊተት ነፍሳ ነፍሷ ድንገት ወጣ ድንገት ሞተች። ወለም ቱፊ ወስያ ግን አልተናዘዘችም አልተናገረችም ማለት አይ ኡኺለት ተልተተን ማለት ነው። ፈማተት ፈጃአተን እንደማለት ድንገት ሞተች ማለት ነው። ኡፍቱሊተት ኡፍቱሊተት እከለተት ነፍስ ኡፍቱዒለት በመጅሁል ኡፍትሊተት እናቴ ድንገት ሞተች። ወለም ቱፊ ወስያ አልተናዘዘችም። ወአቡኑሃ እኔ አስባለሁ እጠራጠራለሁ። ከስተዛሬው የሆነ ነገር ይወሰደዋልና ወአቡኑሃ ለው ተከለመት እናቴ ብትናገር ኖሮ ተፈደቀት ሰደቃ ትሰጥ ነበር። የኔ እናት አያስችላትም ብሎ ነው። አፈላሃ አጅሩን አጅር አላት እንተፈደቅቱ አንሃ እኔ አሁን ሰደቃ ብትሰጥላት አጅር አለ ያ ረሱላህ አላቸው። ቃለ ነዓም እንደታ አለ አሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ልጅ ለእናቱ ለአባቱ ለሞቱት ሰደቃ ሊሰጥላቸው ይደርሳቸዋል ማለት ነው። ወአን ለይሰ ኢላ ማሳ ኢላ ማሳ ሰዓ ለሰው ልጅ ራሱ የሰራው ስራ እንጂ የለውም ማለት ይህንን አይዘጋም። ይህንን አይዘጋም። የሰው ልጅ የሰራው ስራ እንጂ ወይንም ደግሞ ኢዛ ማተ ብኑ አደም እንቀጣ አመሉ ብለን እዛ አሳልፈናል አይደል? ከኋላ ልጅ ሶደቃ ቢያደርግ ሶደቃ ይደርሰዋል ብለን እሱም ይሄ በዘን ነው። አظنها لو تكلمت تصدقت ብትናገር ኖሮ ድንገት ባይሆን ኖሮ የሞተችው የበትነታ በሆነ ነገር አፈላሃ አጅሩን አጅር አላትን ተሰደቅ ዋና ሰደቃ ብትሰጥላታል ቃለ ነዓም አዎ እንዴት አላሉ ሐዲሱ ሙተፈቃ ላይ ለሱ ለመስለም ተጋባን وعن ابي امامه الباهلي رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يا الله ملاكتنيا سمعتالو يقول سيلو سمعتاچو الله الله ملاكتنيا سمعت رسول الله صلى الله عليه وسلم يقول ان الله الله قد اعطى ساتوال كل ذي حق ባለ ንብረትን ሁሉ ሀቀው የሚገባውን ንብረት አከፋፍሏል። ፈላ ወስየተ ሊዋሪስ ለወራሾች ወስያ ብሎ ነገር የለም። ልጄ ይህን ያክል ውስድ፣ ትልቁ ልጄ ይህን ያክል፣ ትንሿ ልጄ ይህን ያክል፣ መካከለኛው ይህን ያክል ብሎ ማከፋፈል መጀመሪያ በህይወት እያለ ሰውየው ይችላል አይደል? ወላኪን እኔ ስሞት እንደዚህ ውረሱ አይባልም። አላህ አዕጣ ኩለዚ ሐቅን ባለ ንብረትን ሁሉ ሐቀው የሚገባውን አከፋፍሏል። አሁን ላይ ሆኖ ቁሞ የሰው ልጅ ማካፈል ይችላል። ለልጆቹ አንተ ይሄንን ውሰድ፣ ትንሹ ልጅ ይሄን ያክል እንደዚህ እንደዚህ ባይሆን ትናንት የቀራ ነው አለ ምን ነበር የቀራ ነው? እኩል ማካፈል አለበት። ለአንዱ አንድ መኪና ሲሰጥ ለሌላው ሁለት መኪና የሚሰጥ ከሆነ ለትንሽ አመለካከታቸው የተለያየ ሊሆን ይችላል። የሰው ልጆች ናቸውና አይፈጠርም ቢባል እንኳ በ نادر حكم አይሰጥም። إن الله አላህ قد أعطى ሰጥቷል። كل ذي حق حقه ሁሉንም እንደሚገባው አከፋፍሏል። ፈላ ወርስየተል ፈላ ወሲየተ ሊዋሪስ ለወራሹ ወስያ የላቸውም። رواه أحمد والأربعة إلا النسائي وحسنه أحمد والترمذي وقواه ابن خزيمة وابن الجارود ጠንካራ ነው ብለዋል። ሐዲሱ رواه الدارقطني من حديث ابن عباس وزاد في آخره ኢላ አየሻ አልወረሳ ዋሪሶች ፍቃድ ካሳዩ ሲቀር ወራሾች በራሳቸው አፈውታ አከፋፍለን አንተ ባልከው ደስ ይለናል፣ ችግር የለም ኋላ እንደዚህ ተከፋፈሉ ብለና ንብረቱን አስቀምጥልን ችግር የለም ካሉ ከተስማሙ ሲቀር ይህም ኤክሰፕሽናል አውጥተውታል። ወሰናዱ ሐሰን ነው። ሰናዱ ሐሰን አከደ ቢሃደ الاستثناء الجمهور جمهور العلماء ይህንን ይዘዋል። ሌሎች ግን አንቀበልም ነው ያሉት لكون هذه الزيادة صالحة للاحتجاج ولأن الوصية إنما يطلب لأجل حقوق سائر الورثة فإذا جازوها جازت ምክንያቱም መጀመሪያ ሲከራከሩ የነበረው መብቱ ለእነማን ነበር? ባለ ሀብቶች ሀቃቸው የሚገባቸው ነገር እንዲደርሳቸው ነው አይደል? እነሱ ከተስማሙ ደግሞ ችግር የለም። መጀመሪያም ክርክሩ ሐዲሱ የሚከራከረው ለነሱ ነው። እነሱ ፍቃድ ካሳዩ ደግሞ ይቻላል። ቢናዘዝና እንደዚህ ተከፋፈሉ ቢል ይቻላል። ጅሙሮች የሄዱበት ነው። ሶሒሁም ደግሞ ይኸው ገብታችኋል፣ ገብታችኋል። ምንድን ነው ያልኩት መሐመድ? አይሰማም። ለወራሽ ምን ማድረግ አይፈቀድም? ወስያ መናዘዝ አይፈቀድም ለነሱ። ለምን? አላህ ሁሉንም አከፋፍሏልና ኢላ አየእዘነ ኢላ አየሻአን አልወረሳ ዋሪሶች እሺ አንተ ባልከው አከፋፍለን ካሉና ፍቃድ ካሳዩ ችግር የለም። የሚጎዱ አሉ፣ የሚጠቀሙም አሉ ሰው መካከል وعن معاذ بن جبل رضي الله تعالى عنه قال قال النبي صلى الله عليه وسلم النبي عليه الصلاة والسلام እንዲህ ብለዋል إن الله الله تصدق عليكم إن الله تصدق عليكم አላህ ሰደቃ ሰጥቷችኋል ቢሱሉተ አምዋሊኩም የገንዘባችሁን አንድ ሶስተኛ እንድትናዘዙ ፈቅዶላችኋል እንደ ወፋቲኩም ስትሞቱ ዚያደተን ፊ ሐሰናቲኩም ለሐሰናችሁ ጭማሬ ተደርጎ ይታሰብላችኋል እና አንድ ሶስተኛን መናዘዝ አንድ ሰው ይችላል ማለት ነው። ይችላል ምን ሐይቱ ሸሪዓ ይችላል። አላህም ይሄንን ስጦታ ሰጥቶታል። የንብረታችሁን አንድ ሶስተኛ ለመስጊድም ስጡት፣ ለያትሞችም ለየቲሞችም ስጡት፣ ለድሆችም ይሰጥ፣ ለምን የሚሰጥ ብቻ አንድ ሶስተኛውን ንብረቴን ለዚህ አውሉልኝ ብሎ አንድ ሰው መናዘዝ ይችላል ይችላል። ወላኪን እንዴት ቢያደርግ ነው ጥሩ የሚመከረው? አስተሎቱ ከቲር አንተደረ ወረፈተከ አግኒያ ኸይሩን ለከ ምን አንተደረሁም ዓለተን የተከፈፉን እናት ከኋላ እንደቀራ ነው ማለት ነው። ስለዚህ ይፈቀዳል። ምን ሐቂ ሸር ይፈቀዳል፣ ይቻላል። አንድ ሶስተኛውን ቢናዘዝና ወደ ውጭ ቢያስተላልፍ ማለት ነው። ኢነላህ ተሰደቀ አለይኩም አላህ ስጦታ ሰጥቷቸዋል። ቢቱልተ አምዋሊኩም የገንዘባችሁን አንድ ሶስተኛውን ፈቅዶላችኋል። እንደ ወፋቲኩም ስትሞቱ ዚያደተን ፊ ሐሰናቲኩም ሐሰናችሁ ላይ ተጨማሪ እንደሆነላችሁ ዘንዳ رواه الدارقطني وأخرجه أحمد والبزار من حديث أبي دا أبي أبي الدرداء وابن ماجه من حديث أبي هريرة وكلها ضعيفة لكن قد تقوى لكن قد تقوي بعضها قد قد تقوى ወይንም ቀድ ተቅዋ ይቻላል። ቀዌ የቋ ተቋም ይሰራል ቀዱ ቀዌ ዳለ አዳ ንስፋ ንቀዊ እሺ ታ ያለበት ማን እስኪ ታ ያለበት የተሐፈ ያዘች ተቋዋ ከተቋዋ ትጠነክራለች ባዕዷ ከፊሏ ቢባዕድን በከፊሏ ተያይዘው ይጠነክራሉ ማለት ተቋዋ አው ቀድ ይቀዊ ባዕዱሃ ቢባዕድን ከፊሉ በከፊሉ ይጠናከራል ማለት ነው። መዘከርና ሙአነስ አድርጎ መናገር ነው፣ ችግር የለውም። ማለት ትክክለኛ ጾታ ያለው ሐዲስ አይደል? ጦሪቁ እሷ እሱ ይባላል። ምን ችግር ያለው? ሐቂቀተን ጾታ ስለሌለው ዩቀዊ بعضها ببعض تقوى بعضها ببعض أو يقوى بعضها ببعض أو يقوي بعضها بعضا بعضا ماله يقوي بعضها بعضا እንላለን ከፊሉ ከፊሉን ያጠናክረዋል አው የቅዋ ባዕዱሃ ቢባዕድን ከፊሉ በከፊሉ ይጠነክራል አው ተቅዋ ባዕዱሃ ቢባዕድን ከፊሉ በከፊሉ ትጠነክራለች። ሰበብላችሁ ፊት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወይ ምንድን ነው በቃ ግራት እዚህ ላይ እናቆማለን። እሺ ይበቃናል። እቺን ወደ አንቅራላችሁና እንዘጋዋለን ኢንሻአላህ። ቶሎ ለዚህ አመት ቀጣይ ወደ ወደ ነገር አለ በቃ አሁን ወደ አንስሙኝ ባቡ አልወዲዓ ስለ አደራ ስለ አደራ አደራን በተመለከተ አና ብን እብኒ ሹዓይብን አደራ አስቀምጡልኝ የተባለን ንብረት ማለት ነው። አና ብን እብኒ ሹዓይብን አን አቢ አን ጀዲ አን ነቢ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ መን መን አውደዓ ወዲዓተን መን አውደዓ ወዲዓተን ፈለይሰ ዐለይሂ ዶማን መን አውደዓ ወዲዓተን አደራን ያስቀመጠ መን ኡዲዓ ነው ያለው መን ኡዲዓ አውደዓ መን ኡዲዓ بمغير الصيغه ቅሩ مغير الصيغه አድርጋችሁ መን ኡዲዓ ወዲዓተን ወዲዓን እንዳስቀምጥለት የተደረገ ሰው ይሄ العين التي يضعها لمالك ማለት ነው ረጅም አቀል የኸባ እንዲጠብቅለት ያስቀመጠለት ሰው መን ኡዲዓ መን ኡዲዓ ወዲዓተን አደራን አስቀምጥ የተባለ ፈለይሰ አለህ የለበትም ضمان ክፍያ የሚባል ነገር የለበትም ይላሉ ክፍያ የለበትም መን ኡዲዓ وديعتن عدران ياسكمتا انت اسكمتا اللي انت بلو اشي بلو يسو عدرا ياسكمتا ياس عبي تفابت فليس عليه الضمان كفيه اللبتم كفيه اللبتم اخرجه ابن ماجه واسناده الضعف ما حدثه ضعف ما اما ضعف الحديث فلان في اسناده المثنى بن صباح بن بلال وقد ضعف احمد والنسائي ليس له ولكن قال ابن معين المثنى رجل صالح يكتب حديثه ولا يكتب በጣም ሳሌ ሰው ነው لك ብሎ ይጽፉለት ነበር ብነ ማዒን وقد وقع الإجماع على معنى الحديث أي ليس على الوديع ضمان إلا ما روى عن الحسن البصري أنه إذا اشترط عليه الضمان فإنه يضمن ሐሰን አልበስሪም አንዳሉት ነገር አለ። ሰውየው አስቀማጩ አካል የጠፋ እንደሆነ ትከፍለኛለህ ብሎ ሸርጥ ካስቀመጠበት እንጂ አሁንም የለበትም የሚለው ከዚህ ሰው ላይ የተወሰነ ያክል ይዘዋል ይዘዋል። ማለት ሲያስቀምጥ አንድ ሰው አደራ አደራውን ማንቀሳቀስ አይፈቀድም። ተነጋግረናል አይደል? አደራ ብሎ አንድ ሰው ካስቀመጠብህ ንብረቱን ማንቀሳቀስ አይፈቀድም። መቶ ብር 50 50 ራሱ አድርጎ ሁለት 50 አድርጎ ማስቀመጥም አይፈቀድም። ወይም አደራ ከሆነ እኔ ብድር አድርግልኝ ብሎ ነው መናገር። እንካ አደራ አስቀምጥልኝ ካለ አይ እኔ ስለማንቀሳቀስ ይሄ ነገር ወይ በብድር መልክ አድርግልኝ። ላትጠቀምበት እኮ ትችላለህ። የአጋጣሚ ለሌላ ሰው ልታበድረው ትችላለህ፣ አይታወቅም። ማንቀሳቀስ የማይቀር ከሆነ በብድር መልክ አድርገው በለው። እዛው ማስቀየር መቻል ነው፣ ሌላ ምንም አይደለም። እቺን ለብዙም ብቻ ማስቀየር ነው። በብድር አድርግልኝ በቃ በድር ይላሉ ብሎ ያስቀምጠው አስቀምጠለት። ምን ኡዲአ ወዲአተን ፈለይሰ አለይ በማን ቢጠፋበት አይከፍልም፣ አይያዝም፣ መክፈል አይወጅብበትም፣ የለበትም ብለዋል። وقد وقع الإجماع على معنى الحديث أي ليس على الوديع إجماع ራሱ አለ እያሉ ነው። የዑለማ إجماع አለ ስምምነት ምን أي ليس على الوديع በወዲዑ ላይ የለበትም ባስቀማጡ አደራውን በተቀበለው አካል ላይ ضمان ክፍያ የለበትም ኢላ ማሩዊ አንል ሐሰን አልበስሪ አነው ይደሰረቱ አለይህ በማን ፈኢነው የድመን እሱም መስፈርት ካደረገ ሲቀር አስቀማጩ ለእንካ አደራ ተብሎ አደራውን የሚቀበለውና አደራውን ሰጪው አደራውን ሰጪው ሰውዬ አንተ ዘንድ አስቀምጥልኝ ከጠፋ ትከፍለኛለህ ብሎ ያለው እንደሆነ ሲቀር ይህንን በሐሰኑ በስርይ መስመር ላይ የተዘገበ ዘገባ ነው ያለው እንጂ አለበለዚያ አደራ ያስቀመጠ ሰው ሸርጥ ቢደረግም ባይደረግም አይከፍልም የሚል ነው ያለው። በሐሰኑ በስርይ መስመር ባይሆን ይህ ተዘግቧል። ምን የሚል አደራ የሚያስቀምጥ አካል ከጠፋ ትከፍለኛለህ ብሎ አስቀምጦበት ከሆነ ይከፍላል። ባቡል ቅስም ሰደቃት ወደ ጣን መክፈል ተቀደመ። ቅስም ሰደቃት አልፏል ከኋላ አይደል? ሶደቃ እንዴት የዘካ ገንዘቦች ለማን እንዴት እንደሚሰጡ ተቀደመ ሲአከል ዘካ ባበ ዘካ መጨረሻ አካባቢ አልፏል። ወባቡ ቅስም ልፈይድ ፈይድ ደግሞ ወልገኒማ ፈይ ማለት ሰዎች ትተውት የሄዱት ነው ፈይድ የሚባለው ካፊሮች ጦርነት ሲከፈትባቸው ትተውት የሄዱት ፈይ ይባላል። ገኒማ ደግሞ ተዋግተው የሁለቱ ልዩነት ሲናገሩ እንደዛ ነው። ፈይም ምርኮ ነው፣ ገኒማም ምርኮ ነው። ግን የሁለቱ አንድ ላይ ከመጡ ልዩነት አላቸው። ፈይድ ማለት ምንድነው? ተተውት ይሄዱት በቃ ጦርነት ሳይጀመር በቃ ይኸውላችሁ ብለው የሰጡት ያ ፈይእ ነው የሚባለው ያለምንም ጦርነት የተገኙ ማለት ነው። ገኒማ ማለት ደግሞ በጦርነት ከተዋጉ በኋላ የተገኙ ግን አንዱ ሌላውን ይወክለዋል ብቻቸውን ከመጡ ፈይእ ገኒማ ነው ገኒማን ፈይእ እና ባቡ ቅስሚል فيء የተመለከተ እና والغنيمة ገኒማን ምርኮን የተመለከተ አከፋፈል ሂደቱ የፊ አቅበል ጅሃድ ጅሃድ ቀጥሎ ይመጣላቸዋል ወደፊት ኢንሻአላህ የአላህ ፍቃድ ከሆነ ቀጣይ አመት وبالله التوفيق። السلام عليكم ምንድነው ይቀራ